አካባቢያቸው በጣም ጫካና ለምለም ስለነበረ በዚያ በሰፈሩ ነው በመንደሩ ነው የተጠሩት። ከዘበ አስሓቡል አይከቲል ሙርሰሊን የአይካ ባለቤቶች ነቢያቶችን አስተባበሉ ይላል። የአይካ ባለቤቶች እነማን እንደሆኑ ሲነግረን ኢዝ ቃለ ለሁም ሹዓይቡን አላ ተተቁን ወንድማቸው ሹዓይብ አላህን አትፈሩምን አላቸው ሹዓይብ የራሳቸው ቤተሰብ ለመሆናቸው ምንም ኺላፍ የለውም አኹሁም ሲል አኹሁም ብሎ ሳይሰይማቸው የቀረበት በትክክል አይካውን አካባቢውን ያመልኩ ስለነበረ ነው አስሓቡል አይከቲ ሁም አህሉ መድየን አለ ሰሒህ የመድየን ሰዎች ናቸው وكان نبي الله شعيب من أنفسهم شعيبም ዘመዳቸው ናቸው وإنما لم يقل <laughs> وإنما لم يقل ها هنا أخوهم شعيب لم ነው እዚህ ላይ ወንድማቸው ሹዓይብ ሳይል لأنهم نسبوا إلى عبادة الأيكة وهي شجرة أيكة مالت وقيل شجر ملتف كالغيضة كانوا يعبدونها أيكا مالت لو بس آم سر وسر يونس ሰፈር ነው። እሱን ለየት ያለ ከተለያዩ አካባቢዎች ለየት ያለ ቦታ ስለሆነ እንደ አምላክ አድርገው ይዘውት ነበረ። ወይም ደግሞ እንደ ሀገራችን የወርካ ዛፍ ትልቅ የሆነ ዛፍ ልዩ ዛፍ ነበረች። ያችን ነው አይካም ብሉት ቅርንጫፉ ምናምኑ በጣም ያዘለዘ እንትን የወረደ እሱን ያመልኩ ነበርና አይካ ትባላለች። እሷ ማምለክ ስለጀመሩ ወይም በዚህ አምልኮ ስለታወቁ በቃ የዚያን አምላኪዎችን ወንድማቸው ብሎ ሹዓይብን መንገር አላስፈላጊ ስለሆነ ነው ይላል። فلهذا لما قال كذب أصحاب الأيكة المرسلين لم يقل إذ قال لهم أخوه شعيب وإنما قال إذ قال له شعيب فقطع نسب الأخوة بينهم للمعنى الذي نسب إليه وإن كان أخاهم نسبا በዘር ዝምድናው ያልተቋረጠ ቢሆንም የአምልኮትን ነገር ስለነካ እንደው ስያሜያቸው ራሱ ከአምልኮታቸው ጋር ተያይዞ ስለተሰየሙ እንዲህ እስከ ስም እስከሚወጣላቸው ድረስ የወደቀ አምልኮት መያዛቸው እየታወቀ ወንድማቸው ሹዓይብ ማለት ስላልፈለገ ሊሆን ይችላል ነው መላምት ነው መቼም ومن الناس من لم يفطن لهذه النكتة فظن أن أصحاب الأيكة غير أهل مدين فزعم أن شعيبا عليه السلام بعثه الله إلى أمتين ومنهم من قال ثلاث أمم አንዳንዶቹ ይሄ ይሄ ነገር ያልገባቸው አስሐቡል አይካ ሌላ ሰዎች ናቸው። ሹዓይብ የመድየን ሰው ነው እና መድየን ለሁለት ቦታ ነበር የተላከው፣ ለሁለት መንደሮች፣ ለሁለት ህዝቦች ነበር የተላከው ብለው የሚሟገቱ አሉ። የገባቸው አይመስለኝም ነው የሚለው ሸህ ኢብኑ ከሲር ረህመቱላሂ አለይህ። እንዲያውም አንዳንዶቹ ከሁለትም አልፎ ሶስት መንደሮችን ነው ሊያስተምር የተላከው ሹዓይብ ብለው ይሟገታሉ ይላል። أصحاب الأيكة قوم شعيب وقال إسحاق ابن بشر وقال غير جويفر جوفي جويئير أصحاب الأيكة ومدين هما واحد أصحاب الأيكة مدين عند عقرنو والله أعلم والصحيح أنهم أمة واحدة وصفوا في كل مقام بشيء ولهذا وعظ هؤلاء وأمرهم بوفاء المكيال والميزان كما في قصة مدين سواء بسواء فدل ذلك على أنهما أمة واحدة እንግዲህ ሹዓይብ በዘመናቸው በጣም የተበላሸና የወደቅ አስተምሮት የነበረው ህዝቦቹ በጣም ተበክለውበት የነበሩት ትልቁ ወንጀል ምን ነበረ? ስፍርና ከይል ማበላሸት ነው። ሚዛን ላይ ማንሸራተት፣ ስፍር ማዛባት በጣም የተለመደና የተስፋፋ ወንጀል ነበረ። ስለዚህ ሹዓይብ በመጡበት ሁሉ ቦታ ላይ የሚያነሳላቸው ስለዚህ ጉዳይ ነው እና ምን አሉ አውፉል ከይለ ወላ ሙክሲሪን ምን አላቸው ሹዓይብ? አውፉል ከይል አውፉል ከይለ ስፍርን ሙሉ አለ ስፍራችሁን ሙሉ ወላ ተኩኑ ሚነል ሙኽሲሪን ከሚያጎሉት ሰዎች አትሁኑ ሙኽሲሪን ማለት من الذين ينقصون حقوق الناس የሰዎቹን ሐቅ ከሚያጓድሉት ሰዎች አትሁኑ أي إذا دفعتم للناس فكملوا الكيل لهم ولا تبخسوا الكيل فتعطوه ناقصا አጉድላችሁ አትስጡ ስፍር አታዛቡ አሏቸው ولا تبخسوا الناس الناس وزنوا بالقسطاس المستقيم ነው ولا تكونوا من المخسرين وزنوا بالقسطاس المستقيم በትክክለኛ ሚዛን መዝኑ እንዳንዳንዶቹ መግጃና መሸጫ ሚዛኖች አትለዩ ነው አንዳንድ አካባቢ መሸጫና መመዘኝ መግዣ ሚዛን ለብቻ አለው አሉ ሁለቱም መቶ መቶ ነው የሚያሳየው ይሄም መቶ ኪሎ ነው የሚያሳየው ይሄም መቶ ኪሎ ነው የሚያሳየው ግን መሀል ላይ ልዩነት አለው አሉ እውነት ነው ሊሆን ይችላል። እንዴት ይሆናል? ምን ይለያያል? ውሃን ባመጣበት ብመዝንበት የትኛው ሚዛን ላይ ታስቀምጠው? ይሄ መቶ ኪሎ ነው የሚመዝነው። ሰውም መቶ ኪሎ ከሆነ ሰው ይመዝናል። እህልም ከሆነ እንደዚያ ነው። ምን እኮ ድንጋው ለምንድን ነው የሚለየው? መቶ ኪሎ ካመዘነ እ አላኩል ያህል አልገባኝም። አዲስ አበባም ቢነግሩኝ ቢነግሩኝ ቢነግሩኝ አልገባኝ ብሎ የቀረ ይሄ ነው። ግን መመዘኝ እንትን መግዣና መሸጫ ሁለት ድንጋይ ያለው አለ። አንድ ላይ ብታስቀምጣቸው መቶ ነው ተብሎ ጽሁፉ ነው ላዩ ላይ የጻፉት። ስለዚህ አንስቶ መቶ ያደርጋል። ግን እሱ ሰማንያ ነው። አሁን ሊገባኝ ነው። አሁን ሊገባኝ ነው። ውላው ላይ መቶ ኪሎ መቶ ኪሎ ተብሎ ተጽፏል። ስለዚህ ያኛውን አምጣ ይባላል። ሊሸጥ ሲባል ሊገዛ ሲባል ያኛውን አምጣ ይባላል እንጂ በሁለቱ እንትን ላይ ሳህን ላይ ቢቀመጡ እኩል አይደሉም። ባይ ለማንኛውም አንዳንድ ሰዎች እንዲያው ባይሞክሩትም አካባቢ የነበሩ የነበሩ የመሰሉ አሉና እኔ ፈርቻለሁ። ለብዙ አልናገርም። ምንድን እሺ እኮ ገባኝ። አይ እኔ ያልገባኝ ብሎ የነበረው እህል እዚህ ነው ያለው፣ መቶ ኪሎ እህል በዚህ በኩል ይሄ ድንጋው ነው። እዚህ መቶ መቶ የሚያመዝን ስናስቀምጥ እኩል ነው የሚሆነው። ዘጠና ዘጠኝ ከሆነ ትንሽ ይሄ ከፍ ይላል እ አዎ ገባኝ። አላ አሁን እሱን ማላላትም ብለውኛል። አዲስ አበባም እንደዚያ ነው ያሉት። የሚነካ ነገር አለ። ይቀንሳል፣ ይጨምራል። አላህ ምን አለ? ወዚኑ ቢልቂስጣስ አልሙስተቂም፣ ቀጥ ያለ ትክክለኛ የሆነ ሚዛን ላይ አስቀምጡ እንጂ እንዲህ በዚህ መልኩ የመጣው አደጋ ነው፣ ይጎዳችኋል ነው የሚለው አላህ። ወላ ተብከሱ ናሰ አሽያአሁም ሰዎች ንብረታቸውን ሀብታቸውን አትውሰዱባቸው፣ አትቀንሱባቸው። በክት ማለት መቀነስ እንዲህ ቁጥር አድርጎ መውሰድ ማለት ነው። ሐቅ ያልሆነ ነገር ዝም ብሎ ቁጥር አድርጎ መውሰድ የለም። አንዳንዱ ደግሞ የሚገርማችሁ ሲገዛም ያው ነው፣ ሲሸጥም ያው ነው። ግን ሲገዛ ደገፍገፍ ያደርገዋል መስፈሪያውን ቡናው ላይ እንደዚህ በተለይ የሚፈስ ነገር ከሆነ ደገፍ ያደርግና ይገለብጣል። ሲሸጥ ግን ይመታዋል። እንደዚህ ይጠበጥበዋል። አራግ ብሎ ቀስ አድርጎ ቢያስቀምጥ ተደጋግፎ እንዳይቆም እንደዚያ ማለት ነው። እና በዚች በንጥብጣቢ ሊከበር ነው። ወላ ተብከሱ ናሳ አሽያአሁም ولا تعثوا في الأرض مفسدين በምድር ላይ አጥፊዎች አበላሾች ስትሆኑ አትንቀሳቀሱ ላ ተዕሰው መሬት ላይ ሙፍሲዲን የምታበላሹ ስትሆኑ መሬት ላይ አታብ አትንቀሳቀሱ። ስራችሁ ሁልጊዜ ንቅናቄያችሁ፣ እንቅስቃሴያችሁ፣ ሂደታችሁ ልማት ሊሆን ይገባል። አይ ላ ተንቁሱሁም በአምዋለሁም ወላ ተዕሰው ፊል አርዲ ሙፍሲዲን ያኒ ቀጥዓ ጠሪቅ ሽፍቶች አትሁኑ ማለት ነው አሉ። ላ እንዲያው መሬት ላይ የምታደርጉት እንቅስቃሴ በሙሉ ለሰዎች በሚጠቅምና በሚበጅ ጉዳይ ላይ ይሁን ለሰዎች ጉዳት የሚያደርግ ነገር ላይ የሚያደርስ ነገር ላይ አትገኙ ይላል አላህ ወተቁ ለዚ ኸለቀኩም ያ የፈጠራችሁ የሆነን ጌታ ተጠንቀቁት መፍጠሩን ብቻ ማመን አይደለም የሚጠቅማችሁ ጌታ ፈጣሪያችንማ ጌታ ነው አላህ ነው ማለት ብቻ አይሆንም መጠን መሱን መፍራት ያስፈልጋል እሱ ሊፈራ ይገባዋል ይላሉ ሹዓይብ። ወልጅቢለተ ልአወሊን ከእናንተ በፊት የነበሩትን ኸልቆችንም ጅቢላ ማለት ኸልቅ ለማለት ولقد أضل منكم جبلا كثيرا بمعنى خلقا كثيرا ربكم ورب آبائكم الأولين يخوفهم بأس الله الذي خلقهم وخلق آباءهم الأوائل كما قال موسى عليه السلام ربكم ورب آبائكم الأولين የእናንተም ሆነ ከእናንተ በፊት የነበሩ ሰዎችም ጌታ የሆነውን አላህ ابن عباس مجاهد والسدي وسفيان بن عيينة وعبد الرحمن بن زيد بن أسلم والجبلة الأولين يقول خلق الأولين قرأ أبو زيد ولقد أضل منكم جبلا كثيرا رصياتين بيهن يقرون ያው ማነው አንድ ነው ለማለት ነው واتقوا الذي خلقكم والجبلة الأولين قالوا إنما أنت من المسح أي إيه መሰለ ምክር መክረዋቸው ምን ይሏቸዋል? አተውነ ጤነኛ አይደለም አነ ታማሃል ወማ አንተ ኢላ በሸሩ ሚስሉና አንተ እንደኛው ተመሳሳይኛው ጋር የምትመሳሰል ሰው ነህ وإن نظنك لمن الكاذبين وإنا لنظنك لمن الكاذبين አንተ ከቃጣፊዎች ከዋሾች ነህ ብለን እንጠረጥራለን እናስብሃለን እርግጠኛ አንተ ቢያምህ ነው ዋሾ ሆነህ ነው እንጂ አንተ ከኛ የተለየህ አይደለህም فأسقط علينا كسفا من السماء إن كنت من الصادقين ለዚህ ለምትለው ነገር እውነተኛ ከሆንክ እውነተኛ መልእክተኛ ከሆንክ ይሄንን ነገር አላህ አይወድም ካልክ እኛ ደግሞ አላህ የማይወደውን ነገር እያደረግን መሆኑን ካረጋገጥ እሺ ከሰማይ የሰማይ ቁራጭ ወርዶ ለምን አይቀጣንም? አስክድ አውርድ አለይና በእኛ ላይ ኪሰፈን ሚነ ሰማ ከሰማይ ቁራጭን አውርድልን። ደፋሮች ናቸው፣ በጣም የማይፈሩ ቃለ ضحاك ጃኒበ ሚነ ሰማ ከአንድ በኩል ያለው ለምን ወርዶ እኛ ላይ አይደረመስም? وقال قتادة قطعا من السماء የሰማይ ቁራጭ وقال السدي عذابا من السماء ከሰማይ የሆነ ቅጣት ለምን አይወርድም? ከሰማይ ይውረድ ማለት ከጌታ ዘንድ ለማለት ኦሆ እነዚህ ሰዎች እንኳን ወደ ሰማይ እንደሆነ ወደ ላይ እንደሆነ ያውቃሉ ማለት ነው። ኧረ እንዲህ አህባሽ የሚመክርልኝ አጣሁኝ። የሹዓይብ ሰዎች እንኳን ከላይ ይምጣ ነው የሚሉት። መቼም የሚቀጣው እሱ አይደል? እሱ የሚያመጣው ከላይ ነውና እስኪ ከላይ አምጡ እስቲ ነው የሚሉ። አሁንም ከላይ አትበሉ ይላሉ አህባሽ። ጉድ ነው። ሚነ ሰማ ማለት አሉ እንትና سدي عذابا من السماء وهذا شبيه بما قالت قريش فيما أخبر الله عنه في قوله تعالى ይሄ የእነሱ አባባል የእነሱ ብቻ አይደለም። ቁረይሾችም ለነቢዩ አለይሂ ሰላቱ ወሰላም በሆነ አጋጣሚ እንዲህ ብለው ያውቃሉ። ምን አሏቸው? ለን ኑእሚነ ለከ ሐታ ተፍጁረ ለና ሚን አልአርድ የንቡዓ እኛ በአንተ አናምንም ከመሬት ምንጭ እስከምታፈልቅልን ባለ መኮች ናቸው። እዚህ የመካ ትልቁ ችግር ያጠገባቸው ችግር ምንድን ውሃ የውሃ ነገር እንደው ምንጭ በምንጭ ቢሆን ተፈሩ አሀ ይህ ሰውዬ ከተላከ በኋላ እውነትም ይሄ ነገር ሆነ፣ ስለዚህ አንድ ነገር ቢኖረው ነው እንላለን <clears throat> አሏቸው አለ አው ቱስቂጠ ሰማ ከማ ዘዓምተ ዐለይና ኪሰፈን ወይም ከሰማይ ቅጣት የሰማይ ቁራጭ እስከምታወርድብን ድረስ አው ተእትየ ቢላሂ ወልመላኢከቲ ቀቢላ ወይም አላህና መላይኮች አንድ ላይ ሆነው መጥተው በቃ ከዛሬ ጀምሮ ይሄ ነብይ ነው ተልኳል ተሹሟል አንድ ሽም እንዲህ ከተንቀሳቀሽ ትንፍሽ ካልሽ ወዮልሽ ብለው እስከሚነግሩን ድረስ አንቀበልም። ተራ መንግስት እንኳን ወደ አንድ አካባቢ ሲላክ የሆነ ፕሮፓጋንዳ የሚናገርለት ስለሱ የሚያወራ አብሮ ይላካል። አንተ ዓለምን ላስተምር ነው ግን አብሮ የመጣ ምንም ነገር የለም። የአላህ አንድ ጊዜ እኛው ጋር መጣ ብሎ እንደው ከዚህ በኋላ ይሄ ለብያችሁ ነው እና አደራችሁ እንዳትቀያየሙ እሱ ጋራ አለበለዚያ እኔ እንዳትቆጣችሁ ይቆጠራል። ለምን አይለንም ነው የሚሉት። መላእክት ምን ይሰራሉ? ለአንተ ለዚህ ጊዜ ያልመጡ መጥተው ለምን አይናገሩ? አው ተእቲ ቢላሂ ወልመላኢከቲ ቀቢላ አብሮ ማለት ነው፣ ፊት ለፊቱ ነው። መኮችም እንዲህ ብለው ያውቃሉ ነው። ወቀውሊሂ ስብሓነ ወኢዝ ቃሉ አላሁማ አሉ መኮች ምን አሉ? አላህ ሆይ አሉ ኢን ካነ ሃዛ ሁወ አልሐቅ ምን ዕንዲክ ይህ ሙሐመድ የሚያስተምረው ከአንተ ዘንድ የመጣው አንተ ዘንድ ያለው እውነታው እሱ ብቻ ከሆነ ፈአምጢር ዐለይና ሒጃረተን ሚነ ሰማ ከሰማይ ቅጣትን አዝንብብን አሉ። ወሀከዛ ቃል ሃኡላኢ አልኩፋር አልጀሃላ ልክ መኮች እንዲህ እንዳሉ እነዚህ ምን አሉ? ፈአስቅጥ ዐለይና ኪሰፈን ሚነ ሰማ ቃለ ረቢ አዕለሙ ቢማ ተዕመሉን አሉ። አሳቸው ጌታዬ እናንተ የምታደርጉትን ያውቃል አላህ ረቢ አዕለሙ ቢማ ተፍዓሉን ቢማ ተዕመሉን ፈከዘቡ አስተባበሏቸው ቃለ ረቢ አዕለሙ ቢማ ተዕመሉን يقول الله أعلم بكم تستحقون ذلك جازاكم به وهو غير ظالم لكم إن الله የምታደርጉትን እያወቀ ነው እያያችሁ ነው እየሰማችሁ ነው የሚገባችሁ ቅጣትን እሱ ያውቃል የቀጣችሁ እንደሆነ ምንም ሳይዘልማችሁ ነው የሚቀጣችሁ በጥፋታችሁ ነው የሚቀጣችሁ ስለዚህ ስለ ቅጣቱ እኔ አይመለከተኝም ነው ወሀከዛ ወቀዐ ቢሂም ጀዛአን ከማ ሰአሉ ጀዛአን ዊፋቃ ልክ እንዳሉት ከሰማይ ቅጣት ይምጣ ነው ያሉት። ከሰማይ ቅጣት መጣና አጠፋቸው። ፈከዘቡ አስተባበሏቸው ሹዓይብን ፈአኸዘሁም ላሁ ፈአኸዘሁም ዐዛቡ የውም ዙላ ያ የዳመናዋ ቀን ቅጣት ያዛቸው። አልሐምዱሊላህ Yeah. አዛቡ የውም ዙላ ማለት ቅጣቱ ሲመጣ እንደ ዳመና ሆኖ ነው የመጣው እና እነሱ ከላይ ስለመጣ ዝናብ የመጣ መሰላቸው وهكذا من جنس ما سألوه إنه كان عذاب يوم عظيم ይህ ቅጣት የከባድ ቅጣት ቀን ነበረ እነሱም ከላይ ይምጣ ነበር ያሉት ከላይ መጣ فإن الله سبحانه وتعالى جعل عقوبتهم أن أصابهم حر عظيم مدة سبعة أيام الله ያመጣው ቅጣት በእነሱ ላይ ምንድን ነው በጣም ከፍተኛ ሙቀት ሰባት ቀን አቀቀላቸው ላ ይክልሁም ምንሁ ሸይ ምንም ነገር የማይከለክላቸው በቃ የትኛውም ላይ መጠጋት በማይችሉበት እና መጠለል ثم أقبلت إليهم سحابة أظلتهم ከዚያ በላያቸው ላይ መጣች فجعلوا ينطلقون إليها يستظلون بذلها من الحر እንግዲህ ዳመና ነገር ሲመጣ ከላይ ፀሐዩን ስለሚከልል እሷ ያለችበት መሯሯጥ ጀመሩ ስራ ሱር ላይ ለማድረግ ለመሆን ለመጠለል أرسل الله تعالى إليهم فلما اجتمعوا كلهم تحتها ሁላቸውም እዚያ ዳመናዋ ስር ስብስብ ሲሉ የሆነ ሜዳ ላይ አይታችሁ ከሆነ እኮ ዳመና ዝናብ ሲመጣ ዳመናው ቁርጥ ብሎ የሆነ ይሄዳል አይደል? እና በትክክል ዳመናው ዝናቡ የሚዘንበት አካባቢ ይመስላል። አሁን እኛ ላይ ነው የሚዘንበው ትላለህ፣ ወይም እነገሌ ጋር ነው የሚዘንበው ብለህ መንደሩ ላይ ታያለ እንደዚያ እነሱ ወዲያው ስሩ ክችቻሉ። ምክንያቱም እንትን ፈለጉ፣ ጥላ ፈለጉ። ሲሰበሰቡ አርሰለ አላሁ ተዓላ ዐለይሂም ሚንሃ ሸረረን ሚን ናር ወለሀበን ወወሃጀን ዐዚመን ከዚያ ከዳመናው የእሳት ትንታግ ነበር የወረደው እሳት ነበር የሚዘንበው ورجفت بهم الأرض وجاءتهم صيحة عظيمة መሬት ደግሞ ተንቀጠቀጠች መሬት ረጋ አርገፈገፈቻቸው ከፍተኛ ጩኸት መጣ አርሃቀት አርዋሃሁም ሩሃቸው በዚህ ወጣች إنه كان عذاب يوم عظيم الله سبحانه وتعالى በሶስት ቦታ እንዴት እንደጠፉ የሹዓይብን ህዝቦች ነግሮናል አንድ ቦታ ላይ ففي العراف ذكر انهم اخذتهم الرجفه እንቅጥቃጤ ነው የያዛቸው በመሬት መንቀጥቀጥ ነው የጠፉት ይለናል فاصبحوا في دارهم جاثمين እዚያው ነበሩበት ቦታ ላይ ተፈንግለው አደሩ ይላል وذلك لانهم قالوا لنخرجنك يا شعيب والذين آمنوا معك من قريتنا አው ለተዑዱነ ፊ ሚለቲና እነሱ ምን ይለዋል ሹዓይብ ማታርፍ ከሆነ እናባርርሃለን ወይም ወደ እምነታችን እስከምትመለስ ድረስ ብለው ነበረ ፈአርጀፉ ነቢይ ላህ ወመን ይተበዐህ ፈአኸዘቱም ረጅፋ የአላህን መለክተኛ እንዲህ በማለት አስፈርተዋቸው አስፈራርተው አንቀጥቅጠዋቸው ነበር እነሱን አላህ በእንቅጥቃጤ ቀጣቸው وفي سورة هود قال فأخذتهم الصيحة ጩኸት ያዛቸው ጮሁባ ጩኸት መጣባቸው ይላል ጩኸት ነው ያጠፋቸው ለማለት ነው وذلك لأنهم استهزأوا بنبي الله في قولهم أصلوات أن نترك ما يعبد آباؤنا أو أن نفعل في أموالنا ما نشاء إنك لأنت الحليم الرشيد بمالت بشعيب عفي زو نبرنا قل جو سننبره شوهت لا كبات والله قالوا ذلك على سبيل التهكم والازدراء فناسب أن تأتيه صيحة تسكتهم ድምፃቸውን የምታዘጋ ዝም የምታረግ የምታስተነግድ ቅጣት አላህ ላከባቸው وها هنا زين سورة الشعراء دمو من على فأسقط علينا كسفا من السماء بلو نبر كسفا من السماء كسماء وانا قرات نقر أمط أنا قطعنا بلو نبر الله دمو بزيو ملكو لا كباتشو فأخذهم عذاب يوم الظلة إنه كان عذاب يوم عظيم طيب አሁን ያለው የዚህ መስአላ ምንነት ገብቷችኋል የሹዓይብ ሰዎች በቁርአን ውስጥ በሶስት ነገሮች እንደጠፉ ይነገራል አንደኛው በጩኸት ሌላው ላይ ደግሞ በምን እ በመንቀጥቀጥ ሌላው ከሰማይ በወረደ ቅጣት ይሄ ማለት ማለት ነው ሁሉም ተደራርቦባቸዋል ሁሉም ይሄ ሶስቱም ቅጣት ሲጠፉ ተገኝቶባቸዋል ደርሶባቸዋል ሁሉም ማለት فأخذهم عذاب يوم الظلة قال بعث الله عليهم رعدة وحرا شديدا فأخذ بأنفاسهم فدخلوا البيوت فدخل عليهم أجواف البيوت فأخذهم بأنفاسهم فخرجوا من البيوت هرابا إلى البرية فبعث الله عليهم سحابة فأظلته من الشمس فوجدوا لها بردا ولذة فنادى بعضهم إذا اجتمعوا تحتها أرسل الله عليهم نارا قال ابن عباس فذلك عذاب يوم الظلة إنه كان عذاب يوم عظيم إن في ذلك لآية በእነዚህ በሹዓይብ ህዝቦች አስተምሮትና በእነሱም ቢማለትና በመጥፋታቸው ታሪክ የሚገርም ተአምር ነው የታየው ወማ ካነ አክተሩሁም ሙእሚኒን አብዛኞቻቸው አማኝ አልነበሩም ወኢነ ረበከ ለሁወ ልዓዚዙ ረሒም የአንተ ጌታ አሸናፊና አዛኝ እሱ ብቻ ነው አይ ልዓዚዙ ፊ ኢንትቃሚህ ምን ልካፊሪን በመበቀል كل እንደሱ ተከዳ ተበቃ የለም الرحيم بعباده المؤمنين لمؤمن وما ذنبه እንደሱ ያለ የለም وانه الى الله وانه قران وانه يه قران لتنزيل رب العالمين يا علامات جيتا الله يا وردونه نزل به الروح الامين ثمانيو ملائكه جبريل نو يورده አላ ቀልቢክ በአንተ ልቦና ላይ በነቢዩ ላይ አለ ሰላቱ ወሰላም አያችሁ ነዘለ ብህ ሩሑል አሚኑን ብቻ ገንጥሎ የጅብሪል ቃል ነው አይባልም ጅብሪል ይዞ ወረደ ማለት ጅብሪል ተናገረው ማለት አይደለም إنما إيش يا الله قال ما هو زيو نقرن እኮ ለተንዚሉ إيش رب العالمين ከአላህ ነው የወረደው ይሄ ቁርአን ይሄ እኛ የምናነበው ከአላህ የወረደ ቁርአን ነው ይሄ ከአላህ የወረደ አይደለም ብሎ የሚነግርህ ወይም ይህንን የዚህ ማዕና ነው የወረደው እንጂ ይሄ ቃሉ ከአላህ አይደለም የሚልህን ጀማ እንዳትቀበል እንዲህ እያሉ እያስተማሩ ነው አሁን ያለው ያለው ኺላፍ እሱ ነው አላህ ምን አለ እነሁ ወኢነሁ ለተንዚሉ ረቢል ዓለሚን የዓለማት ጌታ አላህ ያወረደው ነው ይላል ከሱ እንነሳለን ኢንሻአላህ ጀዛኩሙላህ ኸይር